ባብቀርተነ እና ምን ምን እንጨርሰው ጀራተን እንጨርሰው እንጨርሰው ነው አልተግባባንም እና ባቡል ሊባስ ስለ ልብስ ባቡል ሊባስ ስለ ልብስ ልብስን የተመለከተ እናያለን ልብስን የተመለከተ ባቡል ሊባስ لا يحل منه መልበሱ حرام የሚሆንና ሐላል የሚሆን የሚፈቀዱ ነገራቶች እንመለከታለን ذكرت في كتاب الصلاة لأن له أثرا كبيرا في صحة الصلاة وفسادها ከሶላት ጋር ግንኙነት ስላለው ይሄ የሚለበስ ነገር ከሶላት ጋር ግንኙነት ስላለው ነው መልበሱ የሚበቃ የማይበቃ የሚልን በሶላት እሱ ውስጥ ያካተተው እያሉ ነው ለማንኛውም አናቢ ወአናቢ አሚር አልአሽዓሪ ረዲየላሁ ተዓላ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል እስሙሁ እንትና አባ አሚር አልአሽዓሪ የሚባለው እስሙሁ አብዱላህ እብኑ ሃኒ ይባላል አው أو عبيد بن وحدي فلا صحابي صحابي إنه سكن الشام سوري على ينور سونه شام مدير لي وينما من يرجى مسلبا مسلما وتوفي في أيام عبد الملك بن مروان زمني موتو صحابي رضي الله عنه قال قال رسول الله صلى الله عليه وسلم الله يا الله ملكتني نبي عليه الصلاة والسلام إن دبل ولا لا يكونن ينور على النبي عليه الصلاة والسلام لا يكونن والله سيكونن ما لا ما لا ما جواب القسم تبلا لا ما موت إلا تنهي የመሀል የጀዋብ መልስ ነው ወላሂ የሚል እዚህ ውስጥ አለ ማለት ነው ወላሂ አሉ ነብዩ ዐለይሂ ሰላቱ ወሰለም ለየኩነነ ወላሂ ይኖራል ይህን ኡመቲ ከኔ ኡመት ይኖራል አሉ ወደፊት አቅዋሙን ሰዎች ይመጣሉ የስተሕሉነ አልሒራ ዚናን ሐላል የሚያደርጉ ወልሐሪራ ሐርንም ሐላል አድርገው የሚጠቀሙ ከኔ ኡማ ውስጥ ይመጣል ያሉ ከኔ ኡማ ليس من أمتي من الأمم غير أمة الإسلامية ليس من اليهود والنصارى وال والبوذية والهندسية አይደለም ከዛ ከሙስሊም ውስጥ ራሱ ከሙስሊም ውስጥ ለየኩነነ ይኖራል ምን ኡመቲ ከኔ ኡመት ውስጥ ይኖራል ኡመት አልኢጃባ ነው ሌላውማ ሌላ ነው ከኔ ከኡመት አልኢጃባ ላኢላሃ ኢላላህ ሙሐመድ ረሱሉላህ ብሎ እስላምን ከተቀበሉት ውስጥ ይኖራል ነብዩ አለይሂ ሰላቱ ወሰላም አቅዋም ሰዎች ይመጣሉ የስተሕሉነ አልሒራ አልሒር ማለት አይዚና ዝሙትን ሐላል ነው የሚሉ ወልሐሪር ሐርንም ሐላል ነው የሚሉ ይመጣሉ ብለዋል والله من أجل ذلك من الشيخ بسام قرأت في كتابي من ይላሉ መሰላችሁ والله في في الدولة الإسلامية እዚሁ ደውለት الإسلامية መካከለኛው ምስራቅ ውስጥ አሉ ንጉሶች ወይንም ገዢው ፓርቲዎች ያደረጉት ነገር አለ ምን والله يأخذون الضرائب من المميسات ለሐ መሐላት ወመሳኒዕ ወፍንዱቅ ወፈናድቅ ምኖች አሉ የተለያዩ ሆቴሎች አሉ ትላልቅ ሆቴሎች አሉ። እዛ ውስጥ የሚገራርሙ ምርጥ ሴቶች አሉ። ለዝሙት ብቻ ራሳቸውን አዘጋጅተው ተሰኑ አድርገው የተቀመጡ ምን አጅል ዚና የክሲቡነ የክሲቡነ ቢአጅሳዲህም አልማል ገንዘብን በውስጥ በእንትናቸው በአካላቸው የሚሰበስቧል። ወሚነል አጀል ከሰዎች ውስጥ ከገዢ ውስጥ ራሱ ከነሱ ውስጥ ከሙስሊሙ ራሱ ምን የሚያደርጋለ በራኢ በእነሱ ላይ ግብር የሚያስከፍላል። አካባቢም አላቸው የተለየ ሙሚሳቶች ሙሚሳት የሚሉት ሴተኛ ዳሪዎች ማለት ነው። ትምህርት ይሰጣቸዋል ሚነል አጅር ትምህርት ይሰጣቸዋል ወተተአሐዱ አለይህም አልሙስተሽፋ ሆስፒታሎች ህክምና ይሰጧቸዋል ልዩ እንክብካቤ ይደረግላቸዋል ከሌሎች ሴቶች አታንሱም ይሏቸዋል ይህም ሁሉ እያደረጓቸው እንክብካቤ እያገኙ እንደውም ምን ተሰጥቷቸው ማለት ነው በራኢድ ቀረጥ ተጭኖባቸው የሚሰሩ አሉ በድህ እነዚህ የሚሰሩት ሰዎች ብቻ አይደሉም። ይህንን የሚያደርገው ራሱ አላውላት ኡሙር በጣም ከፍተኛ አደራ አለበት እያሉ ሲቃወሙ እዚሁ ሙስሊሙ ሀገር ውስጥ አለ። የትም አይደለም፣ ኬንያ ወይ ኢትዮጵያ የትም አይደለም የምትሄድ እዛው እዛው አረቡ ሀገር ውስጥ እዛው ግብጽ ውስጥ አለ። ግብጽ እዛው ግብጽ ውስጥ ለሁም ሀል ቦታ አላቸው አላቸው። እነ ሊባኖስ እነ ዮርዳኖስ ብትገባ ያስ ሞልቷል በየቦታው በሽ ሳዑዲ ላይ ብቻ ነው መንቀሳቀስ ያልቻለ ሌላ ቦታ ላይ እንግዲህ እንደፈለጉ እየተጠቀሙ ጉርድ ተለብሶ ምን ተደርጎ ምን ተደርጎ ቀጥታል አደገኛ የሆነ ማለት እውቅና ተሰጥቷቸው ማለት ይስተሐሉን አልኸይር ማለት ነው። ዚናን እንደ ሐላል የሚጠቀሙ ሐላልን እንደ ሐራም የሚሸሹ እንደዚህ አይነት ሰዎች ይመጣሉ ብለዋል ነብዩ አለይሂ ሰላቱ ወሰለም። ያደል ወቅት ራእይ ወልሐሪር ሐርንም ሐላል የሚያደርጉ ሐርንም ወንዶች ይለብሱታል ማንሳት ማለት እንዲህ ገንዘብ የተለቀቀላቸው የአረብ እንትኖች ይለብሱታል ወጣቶች ታውል በመስኔ የላቸው አይተሙ ነብዩም አለይሂ ሰላቱ ወሰለም እኔ ድህነት ለእናንተ አልፈራም ያለው በእናንተ ላይ እኔ ሽርክን ድህነትንም አይደለም የምፈራው እምፈራላችሁ ብለዋቸዋል ወላሂ አላህ ዱንያን ይለቅባችሁና ፈተተናፈሱሃ ከማ ተናፈሰውሃ ፈቱህሊከኩም ከማ አህለከትሁም ትመጣላችኋል በሩ ይከፈትላችኋል ገንዘብ እንዳለ ይዘንብላችኋል የዛን ሰዓት እናንተም እድሜያችሁን በእሷ ላይ ታሳልፉ ትሻሙና እነሱ እንደተሻሙት ሁሉ ተሽቀዳደሙና እነሱ እንደተሽቀዳደሙት እነሱን እንዳጠፋች እናንተንም ታጠፋለች ብዬ ነው ስጋቴ ብለዋል። ለዚህ ነው ሐር ይልሰው ታው ቢሏችሁ ደስ ይላችሁ። አዚና ከልሐላል አድርጎ የሚንቀሳቀሱበት አለ። ወልሐር ከልሐላል ተደርጎ የሚንቀሳቀሱበት አለ። ወደፊት ይፈጠራል ብለዋል። ከዚህ የምንረዳው ምንድን ነው? ሐር ሐራም እንደሆነ እንረዳለን። ከዚህና ጎን ነው ነብዩ የቆጠሩት። እንደዚህ አይነት ኡማ ይፈጠራል ብለው አውግዘውታል። ነው ሐር መልበስ ሐራም ነው ማለት ነው። ረዋሁ አቡ ዳውድ ወአስሉሁ ፊል ቡኻሪ ያለ ነው። አቡ ዳውድ ናቸው የዘገቡት። የዚህ መሰረቱና የሐዲሱ ምንጭ ግን ቡኻሪ ላይ ያለ ሐዲስ ነው። አይ ነው ወንድ وعن حذيفة رضي الله تعالى عنه قال نهى رسول الله صلى الله عليه وسلم نبي عليه الصلاة والسلام كلكلوان አነሽረበ እንዳንጠጣ ከልክለዋል። في آنية الذهب والفضة በብርና በወርቅ እቃ መጠጣትን ከልክለዋል ነብዩ عليه الصلاة والسلام። وأن فيها እሷም ውስጥ በእሷም እንዳንመገብ ከልክለዋል። وعن الحرير ሐርንም መልበስን ከልክለዋል። والديباج ወፍራም ሐርንም ከልክለዋል። ወፍራም ሐር ማለት ነው። ያንኛው ቀጭኑ ነው። يطلق على جميع أنواع الإبريسم ለኢብራይሲሙ የሚሰጥ ነው። ከእንትኑ ከየሐር ስላለ አይደል ራሱን የቻለ ከሱ ላይ የሚወጣ ለሐር ብቻ የሚዘጋጅ እኮ የሚረባ ተልኳል። አቃላችሁ አይደል? ይሄን ከሱ ላይ የሚወጣ እና ጅባዙ ወፍራሙ ሐር ነው። ይሄንኛው ደግሞ ነው ምን ኢብራሂም ቀጭኑ ሐር ሐር የሚለው ማለት ነው። ነብዩ አለይሂ ሰላቱ ወሰለም ነሃ ከልክለዋል። ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰለም ከልክለዋል። አንሸረበ እንዳንጠጣ ፊአኔት ዛሃቢ በወርቅ ቃና ወልሲባ በብር ዕቃ እንዳንጠጣ ከልክለውና አላለ ሐራም ከልክለዋል ነብዩ አለይሂ ሰላቱ ወሰላም እንደውም ፈኢነሃ ለሁ ለሁም ፈኢነሃ ለሁም ፊዱንያ ወለኩም ፊል አኺራ ወርቅ እዚህ ምድር ላይ ለነሱ ናት አኺራ ላይ ደግሞ ለእናንተ ናት ብለዋል ስለዚህ ለነሱ ነው ከተባለ ዱንያ ላይ ዱንያ ላይ እኛሱን መጠቀማን አይፈልግም ማለት ለመነገጃም ሆነ ለመጠጫ ለጌጣጌጥ ሴቶች እንትን ወርቅ ቤት ሰጥቶ ለሴቶች መሸጥ ይሄ ችግር የለም። እቃ ማንቀሳቀስ ማለት ነው። ሻለ ነው ወአን እኩለ ፊሃ በሷም ልንመገብ ከልክለዋል። ሳህን ሳፋ ምናምን ነገር አድርገን ወአን ልብሲል ሐሪ ሐርንም ከመልበስ ተቆጠቡ ብለውናል። ወዲባጅ ወፍራም ሐርንም እንዳንለብስ ከልክለዋል ነብዩ አለይሂ ሰላቱ ወሰላም። መልበስ ብቻ አይደለም ወአን نجري ላይ መቀመጥን ከልክለዋል። እንደ ሶፋ አድርጎ ተጠቅሙ ማለት ነው። ላዩ ላይ መቀመጥም ከልክለዋል። ነብዩ አለይሂ ሰላቱ ወሰለም ረዋሁ ቡኻሪ ቡኻሪ ዘግቦታል። ሐዲስ ለአለሁ ይሄ መንዑ አንደኛ ተረፍን ያመጣል። ተረፍ ማለት ቅንጦት ማለት ነው። ቅንጦት ከመጣ ደግሞ ኩራት ይመጣል። ሌላ በድሆች ሞራል ላይ መሸጋገር ነው። እነሱ የሚቀምሱት የሚጎርሱት የሚልሱታቸው በሐርና በወርቅ ማጌጥ ቤት ላይ ያስፈራል። ያ ወርቅ ተሽጦ የሆነ ነገር ቢገዛበት ብዙ ነገር ይታሰባል። እና በሆቴሎች በምን በምን የሚጠቀሙበትን ይሄንን ሐራም ነው በማለት ተናግረዋል። ዑለማዎችም እየተናገሩ ነው። ዋንጫ መብላት ይቻላል። diamond ችግር የለም። diamond እና ፕላቲን የሚባሉትን ቢሆይ ጭራሽ ስለማያውቋቸው ምንም ቅስማቸው አይሰበርም። ብርና ወርቅ ያውቁታል። ያን ያውቃል ብርና ወርቅ ታውቃላችሁ ወርቅ እ ላክም ወላሂ ምን አይነት እንደሆነ አነ ላሪ አሽክ ሻም ምን አሪፍ አልማት አልማትና ፕላቲኒየምን ዑለማዎች ፈትዋ አድርገዋል። ችግር የለም የድሆች ሞራል ምናምን የሚባል ነገር እሱ ላይ ስለማይመጣ ሁሉም ተስፋ ቆርጧል። ሐራም አይሆንም እንደ ብርና እንደ ወርቅ መሸጡ አይፈቀድም አይደለም፣ ትሸጣለህ፣ ችግር የለም። የወንዶችን ለወንዶች ልብስ የተባለውን እንዳትሸጠው። ለምን የምሸጠው ሐራም ስለሆነ ማለት ነው። ሐርን ትሸጣለህ። ነብዩም የደረሳቸውን ሐር ለሰው ሰጥተውታል። እንቀራዋለን፣ ችግር የለም፣ ይቻላል፣ እንቀራዋለን። እና ሐሪር ቀጭኑ ሐር ሲሆን ዲባጅ ወፍራም ሐር ወአነጅሊስ አለይ እንደዚሁ ረዋሁ አልቡኻሪ። ይሄ በጣም ቅንጦት እያመጣ ስለሆነ ማለት ነው። وعن ابن عمر وعن عمر رضي الله تعالى عنه قال نهى رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ከልክለዋል አልብስ الحرير አንድ የሰማሁትን ነገር ልንገራችሁማ ኩዌት ላይ ምን አደረጉ መሰላችሁ وعن عمر رضي الله تعالى عنه قال نهى رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ከለከሉ አልብስ الحرير ሐርም መልበስን ነብዩ አለይሂ ሰላቱ ወሰላም ከለከሉ። አነህዩ ሊተሕሪም ክልከላቸው ደግሞ በሐራም ነው የሚተረጎሙ ከለከሉ። ኢላ መውዲዐ እስቡዐይን ሁለት ጣት የሚያስቀምጥ ቦታ ሲቀር እንደ ብርድ ልብስ ዙሪያውን የሚቀመቀመው አለ አይደል? እንደሱ ችግር የለም። ረጅም ቢሆንም ችግር የለም ነው የሚለው። ጎኑ ብቻ ከሁለት ጣት እንዳይበዝ ይላል። ለሁለት ጣት ያክል እዚህ ላይ ለጌጥ ኪስ ላይ እዚህ ላይ ብታደርግ ሐር ችግር የለም። ይህን የመሰለ ነገር እጅጌ ላይ ምናምን የምታደርገው ከሁለት ጣት ከሶስት ወይም ከአራት ጣት ካልበለጠ ችግር የለም። ስፋቱ ማለት ነው። ተጋባን። ያንን ያክል ለጌጥ ያደርጉታል። እዚህ ምልክት ነው። ኢላ መውዲአ እስቲአይን የሁለት ጣት ቀድር አው ሰላት ወይ ሶስት ጣት ያክል አው አርባ ወይ አራት ጣት ያክል ሸጠራው አይደለም ይሄ ከፊር ነው። ወይ ሁለት ጣት ወይ ሶስት ወይ አራት በቃ ማክሲመም አራት ድረስ ይፈቀዳል ማለት ነው እንጂ ይሄን ይበሉኝ ይሄን ይበሉኝ ብሎ እንትን አይደለም ሸጠራው አይደለም እና ይፈቀዳል። ይሄን ያክል ለመጣፍ ያክልና ለጌጥ ያክል ቢጠቀም ችግር የለም። ሐዲሱ ሙተፈቅ አለይህ ብቻውን ሐር ለበስ እስካልተባለ ድረስ ማለት እከሌ ሐር ለብሷል፣ ሐር መጣፍ ያለው ቢባል ችግር የለም። ወለፍዙ ለሙስሊም ለፍዙ የሙስሊም የሙስሊም አገላለጽ ተጋብተናል። እህ ገብታችኋል? ወአና አነስ ረዲየላሁ ተዓላ አንሁ አነ ነብይ ሰለላሁ ዐለይሂ የአላህ መላክተኛ ረከሶ አግራርተዋል። ለማን? ለአብዱራህማን እብን ዐውፍ ወዙበይር ለአብዱራህማን እብን አውፍና ለዙበይር ፈቅደውላቸዋል ለሁለቱ ፊቀሚስ ልሐሪር የሐር ቀሚስ ልበሱ ብለው ፈቅደውላቸዋል ለሁለቱ ሰዎች ፊሰፈሪን መንገድ ላይ ፈቀዱላቸው ምን ሕከትን እከክ ተነስቶባቸው ካነት ቢሂማ እላያቸው ላይ በጣም እከኩ ወርሷቸው ነበር። እከኩ ደግሞ ሐር ከለበሰበት ሰውዬ አያሳክከውም። ምክንያቱም እንትን ነገር ስለሆነ የእንትንነት ባህሪ ስላለው ከቁስለቱ ጋር አይያያዝም። ችግር የለም። እንደውም ያደርቀዋል ነገር አለ ራሱ መድኃኒት ሆነዋል። እና እንዳይጎዳቸው ሰውነታቸው ላይ እንዳይላ እንዳይያዝ ሐር ልበስ ችግር የለም ብለው ነብዩ አለይሂ ሰላቱ ወሰለም ፈቅደዋል። ለዑዙር ይቻላል የሚለውን ከዚህ እነሆማ ሸከው ለቀምለ ፈረኸሰ ለሁማ በሌላ አባባል እከክ ይላል። እከክ ማለት ምን ለማለት ተፈልጎ ነው? ቅማል በጣም በዝቶባቸው ነው ይላል። ማለት ቅማል በጣም ሰውነታቸው አንዳንድ ሰውነት እኮ በጣም ቅማል የሚበዛበት ሰውነት አለ ያለ እነዚህ ሁለት ሰዎች በጣም ቅማል ይበዛባቸው ነበርና ሌላ ልብስ ስንለብስ በቃ ምንም መቀመጫ አጣና ነው አይ እስከምትመለስ ሐሩን ልበሱ ምክንያቱም ሐር ቅማል አትቆም ተንሸራተቱ ይቀር አይ መንቀሳቀስ አይችልም ብሏል ቅማል የለም እኮ ሐር ያያለ እ ቅማል አይቀመጥበትም ይላል እሺ ጥያቄ ለማንኛውም አብዱራህማን አብዱራህማን ብን አውፍ ታላቁ ባለሀብት እኮ ነው ታላቁ ባለሀብት ወዙበይር ዙበይር ብን አልአዋም እብኑ ቁወይር እብኑ አሰድ አልቁረሺ ብን አሰድ ቁረሻዊ ነው አሰዳዊ ነው ጎሳው ሐዋሪ ረሱልላ ሰለላሁ ዐለይሂ ወሰለም ከረሱል ሐዋርያት አንዱ ነው ማለት ነው። ወሊኩሊ ነብይን ሐዋርዩን ወሐዋርየ ዙበይሩ ብለዋል። ለእያንዳንዱ ነብይ ራሱ የሆነ በጣም የቅርብ የሆነ ሐዋርያቶች አሉ። የኔ ሐዋርይ ደግሞ ዙበይር ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። ሐዋሪ ዙበይር ማን ነው ከተባላችሁ ዙበይር ብኑ አልአዋም። ሐዋሪ ረሱልላህ ሰለላሁ ዐለይሂ ወሰለም ማን ነው ከተባለ ዙበይር ብኑ አዋም ማለት وابن عمته صفية የነብዩ ያክስታቸው ልጅ ነው። የሶፍያ ልጅ ነው። ሶፍያ ብንቱ አብዱል ሙጠሊብ የሷ ልጅ ነው። ወአሐዱ አሸረተል ሙበሽሸራ ከአስሩ ጀነት ከተመሰከራላቸው ውስጥ አንዱ ነው። وأحد أبطال الإسلام ከኢስላም ጀግኖችም አንዱ ነው። شهد المشاهد ማንኛውም ጦር ሜዳ ነው። እነ አልይ ጀግና፣ እነ ሚቅዳድ ብኑል አስወድ ጀግና፣ እነ ዙበይር ብኑል አዋም ከተነሳ፣ እነ ኻሊድ ብኑ ለውሊድ ከተነሳ በቃ ሽንታቸው የሚያመልጣቸው ሰዎች አሉ። ኻሊድ ሲነሳ ሽንት የሚሸኑ አሉ። ሽንታቸው የሚያመልጣቸው ራሱ ማጋደል እኮ አይደለም እውነተኛ እኮ ነው። እየመጣ ነው ከተባለው አለቀልን። ሽንት አይደለም ስንት ያመጣል? የሚመጣው ማን ነው? የሚያርፍባቸው ሰይፍ እኮ ነው። ፍርሃት እዛን ሰዓት ቴክኖች ናቸው። እና ዙበይር እብኑል አዋም ከቀሚስ መቼ ነው የሞተው? ቁቲለ ሰና በሰላሳ ሁለት ዓመተ ሂጅራ ተገልሏል። ባዕደ መንሰረፍ የሚወቃዓት ጀመል ከጀመል ጦርነት ከተመለሰ በኋላ የጀመሉ ጦርነት የጀመሉ ጦርነት በመባል የሚታወቀው ዘመቻ ደግሞ አኢሻና አልይ ኢብኑ አቢ ጣሊብ የተዋጉበት ጦርነት ነው። ሙስሊምና ሙስሊም እርስ በርሳቸው ማለት ነው። የግመሉ ጦርነት የተባለ በጣም ታዋቂ ነው። የአኢሻን ግመል ነው የመቱት። እሷን እንዳትመቷት ግመሉን ምቱት ተብሎ ግመሉ ተመታ። ግመሉ ሲወርቅ አብራ እሷ ተያዘች፣ ይዘዋት አይሻን ማለት ነው። ምንም ጉዳት እንዳይደርስባት ከኋላዋ ብዙ እየተመራ ነበር እና ብዙ ታሪክ አለበት እና የግመሉ ጦርነት በመባል ይታወቃል። የዛን ከዛ መልስ በኋላ ነው የተገደለው ዙበይር ብን አዋም። ከቀሚስ ልሐሪር ሐር ቀሚስ ፈቀዱላቸው ሰፈሪ መንገድ ላይ ምን ህከቲም ስላሳከካቸው እከት በጣም ስለበዛ በቅማል ውጤት ነው ተብሏል። ቅማል ስለበዛባቸው ወይም መከት ስላለባቸው ሁለቱም ያስዛል። ሁለቱም በሐዲስ ጥቅስ አለ። ምን ሽጀት አልቀም ቅማል ስለበዛባቸውም ተብሏል። አይ እከት ስለበዛባቸውም ተብሏል። ሁለቱም ማገናኘት ይቻላል። እከኩ መንስኤው ቅማል ነው ብለን ማገናኘት ይቻላል። እከክም የሚል ሐዲስ አለ፣ ቅማል ስለበዛባቸውም የሚል አለ። ሁለቱን ሐዲሶች ለማገናኘት እከክ የሚለው የቅማል ውጤት ነው፣ ችግር የለም፣ አይጋጭም፣ አይቃረንም። እዚህ ሕካ ይላል፣ እዛኛው قمل ይላል ብላችሁ فهم تقري لما الحديث متفق عليه وعن علي بن ابي طالب رضي الله تعالى عنه قال كثاني النبي صلى الله عليه وسلم علي بن ابي طالب من يلال كثاني النبي صلى الله عليه وسلم نبي البسوا حله صيراء حله مالت كومبليت مالت خيراء يحر اي كومبليت على البسينة مولو كومبليت يحر مالتنا يحر كومبليت في يراء كتاب فرق فيها خطوط أو يخالطها حري يحر جبرقري هنا لهون كلال في يراء أين ملو مالتنا في يراء نبي كتاني نبي على البسينة حلة كومبليت في የሐር የሆነች ማለት ነው። የሐር ቅይጥ የሆነ ወይንም ደግሞ ዥጉርጉር የሆነ በሁሉም የሆነ የሐር የሆነችን ኮምፕሌት ነብዩ ሰጡኝ አለ። ሱሪና ኮት ምናምን ነገር አለ። ኮምፕሌት ማለት ኮምፕሌት ማለት ምን ማለት ነው? ሽርጥና ጋቢውን ሽርጥና ጋቢ በአንድ ላይ ኮምፕሌት ይሉታል። አረቦች ልብስ ነው ኮምፕሌት ፍላይ የሚባል እንዴ ጂሲ ልብስ فخرجت فيها ለብሻት ወጣሁኝ አለ። በጣም ደስ አለችኝና حلة ዋን ኮምፕሌቷን سيراء የጉርጉር የሐር የነበረችዋን حلة ነብዩ ስለሰጡኝ فخرجت فيها ለበስኳትና ወጣሁ። فخرجت فيها በውስጧ ወጣሁ ማለት ምን ማለት ነው? ለብሻት ወጣሁ ማለት ነው። በውስጧ ወጣሁ እንዳትል ፈኸረጅቱ ፊሃ ለብሻት ወጣሁ። ፈራአይቱ ልገደብ ቁጣን አየሁ ሲወጂ ነብዩ ፊት ላይ የሚገርም ቁጣን አየሁባቸው ተቆጥተው ፈሸጠቅቷ ሰነቃ አከፋፈልኳት በይነ ኒሳኢ በሴቶች መካከል አከፋፈልኳት ይላል አለ አከፋፈልኳት ይላል ያቺን ነብዩ የሰጡትን ማለት ነው ለምን ወንድ ልጅ መጠቀም አይፈቀድም ሐር ሴት ልጅ ግን ይፈቀድላታል ወርቅም ሆነ ሐር ይፈቀድላቸዋል ሰው ከጣጣ ብቻ መሆን የለበት አቅም በላይ ተረፍ እቤት ውስጥ ረሃብ እያለ ወርቅ ብትለብስ አስፈላጊ አይደለም እንደዛ መሆን የለበትም ለሁላችሁ ነው። ወሸቀቅቱ ሀቤን ኒሳይ በሴቶች መካከል አከፋፈል ይላሉ። ለአራት ለአርበዒ ተዋጢ ለአራት ነው የሰጡት። ውስጥ አራት ፋጡማዎች አሉ። ፋጢማ ብንቱ ሙሐመድ አልይ ናቸው አይደል? እና አልይ ቤት አራት ፋጡማዎች ካነ ፊ ቤቲ አርበዑ ፈዋጢመ ይላሉ። አራት ፋጡማዎች ነበሩ። ለአራት ፋጡማዎች ያከፋፈልኳቸው ፋጢማ ቢንቱ መሐመድ የነብዩ ልጅ ሚስታቸው፣ ፋጢማ ቢንቱ ሐምዛ የሐምዛ ያጎታቸው ልጅ አጎታቸው ሐምዛ ስለተገደለ ሴት ልጁን እሳቸው ነበሩ ሲያሳድጉ ነበር። ፋጢማ ቢንቱል አሰድ እናታቸው የአልይ እናት ፋጢማ ቢንቱል አሰድ፣ ፋጢማ ቢንቱ ሸይባ እብኑ ረቢዓ የዓቂል ወንድማቸው ሚስት። አራቱ ፋጢማዎች አንድ ቤት ነበሩ። ፈሸቀቅቱሃ በይነ አርበዒ ፈዋጢና በአራቱ ፋጡማዎች መካከል አከፋፈልኳቸው ይላሉ። አከፋ ያችን ኮምፕሌት ማለት ነው። ቀዳጅቻ አከፋፈልኳቸው ሴቶች መልበስ ይፈቀድላቸዋል የሚለውን ለሁ ዒልም هذا لفظ مسلم وعن ابي موسى رضي الله تعالى عنه ان رسول الله صلى الله عليه وسلم قال ነብዩ ብለዋል احل الذهب ወርቅ ተፈቅዷል ወልሐሪር ሐርም ተፈቅዷል ለማን ለኒሳኢ ኡመቲ ለኔ ኡማ ለሴቶቹ ተፈቅዶላቸዋል ወሑሪመ አላ ዙኩሪህም በወንዶች ላይ ግን ሐራም ተደርጓል ይላሉ ነቢዩ አለይሂ ሰላቱ ወሰላም። ሁሉ ላይ ክልክል ነው። ረዋሁ አህመድ ወነሳኢ ወተርሚዚ ወሶሐ የብር ቀለበት ይቻላል። ከዛ ውጭ ያለ ለመሳሪያ ምናምን ወርቅ በራሱ መጠቀም ለመሳሪያ ለሰይፍ ላይ ምናምን ነገር መጠቀም ይቻላል ይላሉ ዑለማዎች። ይህን ይህንን ይፈቅዳሉ እና የብር ቀለበት ምናምን ይቻላል። ከዛ ውጭ ያለ ወርቅ ግን የወርቅ ቀለበት፣ የወርቅ ሀብል፣ የብር ሀብልም ራሱ አይቻልም። ሀብል የሚባለው ለምን ለወንዶች ማለት ነው። ሀብል የሰንሰለት ሀብልም አይቻልም። ይምን ገመድም አይቻልም። እሺ እ ሰጡኝ ማለት ነው። አጣኒ አለበሱኝ ማለት ሰጡኝ። እንካ ብለው ሰጡኝ። አላለበሱ ኋላ ለብሷት ሲወጣ ተቃወመች። እንዲህ ፈቅደውለት ሰጥተውታል ነበር እንዴ ልበስ ማለት ላ እኔ ልበስ ብዬ ነው እንዴ ሰጥተው ላለው ልትሸጠው ትችላለህ፣ ልታከፋፍለው ትችላለህ። አንድ ነገር ሰጠው ማለት ልበስ ማለት አይደለም። ለምሳሌ ነው ወርቅ ብሰጥህ አሁን ትለብሰዋለህ? አትለብሰውም። ማለት ክልክል መሆኑን ከተረዳ በኋላ ወይ ለመሸጥ ወይ ለሆነ ነገር እንድትጠቀምበት ሊሆን ይችላል የሰጠው ማለት ነው። ስጦታው ራሱ ፍቃድን አያል እጅ ወጣ እየመሰለኝ እዛ ትጅሰማ وعن عمران بن حسين رضي الله تعالى عنه عن النبي صلى الله عليه وسلم النبي عليه الصلاة والسلام قال انتهى إن الله الله يحب يودل إذا أنعام الله ሲያጣቅም ወይም ጸጋውን ለቀቅ ሲያደርግ አለ አብድ ለባሪያው ጸጋ ሲቸረው ኒዕመተን የሆነን ጸጋ ሲቸረው አላህ ይወዳል። ምን እንዳደርግ ይወዳል። አየራ ማየት ይፈልጋል አላህ አሰረ ኒዕመቲ የጸጋውን ምልክት ማየት ይፈልጋል አለይህ በዋለለት ሰው ላይ። ስለዚህ መልበስ ይፈቀዳል፣ ጥሩ ነው ማለት ነው። ጥሩ መልበስ ቀዳ ማለት ጥሩ መብላት፣ ጥሩ ነገር መጠቀም ክልክል አይደለም፣ ክልክል አይደለም፣ ጃኢዝ ነው። እንደውም ለኩየላ ለተከቡር ለተረፍ ለቅንጦት ለምን ድሆችን ለማስጨነቅና እኔ ከናንተ በላይ ለማለት ከሆነ ፈዳሽኡን አኸር ይሄ ሌላ ጉዳይ ነው ሌላ ጥያቄ ነው ወላኪን አላህ የዋለውን ውለታ የሰጠውን ስጦታ ብናሳየው ችግር የለም ጥሩ ሰጥቶን ከሆነ ጥሩ መልበስ ጥሩ ማጌጥ ጥሩ ቤት መስራት ምንም አይደለም ከዛ የበለጠ ደግሞ ሰራለሁ ካለ ዙህድ ዙህድ ማለት እኮ በኢባዳ ማጌጥ እንጂ ዙህድ ማለት የሆነ አሮጌ ልብስ መልበስ አይደለም የተቀደደ ልብስ ምናምን ራሱን ጣል አድርጎ ጸጉሩን ሳያጥቡ ምናምን ኩሽሽ ብሎ መንቀሳቀስ የዙድ አይደለም። እንደውም ዙድና ያስከትላል። እንደዛ አይደለም ዙድ ነው። ተቃውሞንም ዛሂድ እንደገለች እ ሙባህን መተው አይፈቀድም አይደለም ግን ሙባህን ነገር አይ ለምሳሌ እኔ ስጋ አልበላም በቃ ሽሮ እየበላሁ እኖራለሁ ያለ ይብላ። ወላኪን ራስንም እያዘበ ነው። እንዴ ጥሩ ነገር አይደለም። ጥሩ ነገር አይደለም። ሻዋን ለመቆጠብ ወይ የሆነ ነገር ለኢባዳ አጠናክረኝም ወደ ስሜት ይከተኛል፣ ወደ ሆነ ነገር ይከተኛል፣ ከኢባዳ ያዘናጋኛል፣ እንቅልፍ ያመጣብኛል፣ እንደዚህ ኩራት ይመጣብኛል፣ ይመጣብኛል፣ ይመጣብኛል ካለ ቆጠብ ይበል፣ ችግር የለም። ራሱን በዛ ማየት አለበት እንጂ አለበለዚያ ስጋ አለመመገብ ጥሩ ነገር ነው። ለምን አይባልም? እድ ስጋ ብላችሁ ለመስቀል እየተሯሯጣችሁ አይደል? ለምን ወቀሳ ጀማል። አዎ ካፌ ላይ በጣም እየተሯሯጡ ረብሸዋል ምናምን እኔ ግን ቅራት የሚቀራ ሰው አያደርገውም አይደል? ወላሂ አያደርገውም። አይ ባለፈው ራሱ ተናገር ምናምን ነገር ብለውኝ ነበር ቅራት አደራ ማለት መሯሯጥ የሆነ ነገር ቀየሽ ለማግኘት መሯሯጥ ያስታናላ አዳ ምንም አይደለም እኮ እሱ ገብቶ አንወፍርም፣ ኪሏችን አይጨምርም፣ ምንም የትም አንደርስም። ምን ሲመጣ ነገር የለም እና ምንድን ብለህ አንተ ያ ሁሉ ሳህን እንደዚህ ሰላሳ ሳምባ አንድ ጊዜ አንድ ጠላችን ላይ መዘርጋት ለዚህ እኮ ነው በዚህም በዚህም ሰልፉን ለቁ نعم ثلاثة ጥሩ ጥሩ ነገር መልበስ ጥሩ ነው። አይኖረው ካለለው ምን ዘርፎ ነው እህ ወይም ተበድሎ አረ ተበድሎማ ክልክል ነው። ለምን ያስኩኝ እዚህ እነዚያ ራሱ ወዲያ ሌላ እያሰቃየ ነው። ሌላ ነገር ማምጣት ነው። ግን አጋጣሚ ለኩራት ለምን ለጉራ ጥሩ ጫማ የሚለብስ ሊኖር ይችላል አይደል? ለጉራ አቤት ጫማው፣ አቤት እንትኑ፣ አቤት እንትኑ የሚባል ከሆነ ይሄ ለኸይላ ክልክል ነው። ግን ጅምለተ ወጥፍ ስንመለከተው ክልክል ነው የሚሆነው። ብቻ ነፍሳችን ያውቀዋል ለምን እንደምናደርገው ውስጣችን ያውቀዋል። እያንዳንዱን ሰው ማንበብ አንችልም አይደል? ይልበስ ጥሩ የለበሰ ለኩራትን የለበሰው አይባልም። እንደዛም አይባልም። ጥሩ የሚበላ ይሄ ኩራት አለበት አይባልም። ጥሩ መኪና የሚነዳም አይባልም። ግን ሰረት ከሌለው በላይ የሌለውን ነገር እናወጣ ከሆነ ኢስራፍ ማለት እኮ ይሄ ነው። ኢስራፍ ማለት አንተ ጥሩ ጫማ ለምሳሌ አንተ አላህ ይሻልህና ትዳር ብትይዝ ማለት ነው። አጋጣሚ እንደዛ ነገር ቢፈጠር አንተ ጥሩ ልብስ እየለበስክ እቤት ውስጥ ረሃብ መፈጠር የለበትም። ልጆች አንዳንድ ልብስ እያላቸው ለአንተ አስር ልብስ አስር ሱፍ እንዳይኖር እሺ። ያ ማለት በጣም ክልክል ነው የሚሆነው እንደዛ ከሆነ ዙልም ነው በደንብ እና ኢነላህ አላህ ይሁቡ ይወዳል ኢዛ አንዓመ ፊ ጸጋ ሲሰጥ አለ አብድ በባሪያው ላይ ኒዕማ ውለታ ሲውል አየራ ማየት ይፈልጋል። አተረ ኒዕመቴ የጸጋውን ምልክት ማየት ይፈልጋል አለ በሰውየው ላይ ለኩራት ብቻ እንዳይሆን ከኩራት መጠቀም ይቻላል ይቻላል። ኩራት ያመጣብኛል፣ እንደዚህ ነገር ያመጣብኛል ካለ መቆጠብ መቆጠብ። ብዙ ጊዜ አብዛኛውን ጊዜ ግን ወደ ኩራት ይወስዳል ይመስለኛል። በጣም የሆነ ሻል ያለ አንድ ሰው ከሌሎች ሻል ካለ የሆነ ነገር ይሰማዋል። ስሜት አለ። ነፍስያት ይቻላል እኮ እንትን መኪና ያለው መኪና ውስጥ ያለ ሰው በእግሩ የሚሄድ የሆነ ነገር አለ። እሻላለሁ የሚል ነገር አለ። ያ አላህ አልሐምዱሊላህ እሱ ጋር አነጻጽሮ ሳይሆን ብዙ ነገር ብዙ ስሜት ግን አለ አለች ብቻ ነፍስያት ይቻላል። ዋና ልጅ ان ተዓላ الله صلى الله عليه وسلم نبي عليه الصلاه ሰላቱ نهى ነሃ ከልክለዋል عن لبس ቅስይ ወልሙዓፈር ቅስይ ሐርን ሐርን መልበስን ነብዩ አለይሂ ሰላቱ ወሰላም ከልክለዋል። ይህ ፊ ቢላድ ሚስር አላ ሳሒል አልባህር ቀሪበ ሚነ ቱኒስ ቱኒዝ አካባቢ ሳሒል አልባህር የሚባለው ሳሒል አልዓጅ ታውቁታላችሁ። አይቮሪ ኮስት የሚባለው አካባቢ ላይ ብዛት ያመጡታል ይላሉ። ክትፍዩ ሳሒል አልዓጅ ማለት አይቮሪ ኮስት የሚሉትን አካባቢ ነው እና ቀሪበ ሚነ ቱኒስ ወሄ ሲያቡን ሙበላአቱን ቢልሐሪር ባህር እንትን የተባለ ነው። قسي ዩ ማጉ ድርና ማግ የሚባል ነገር ታውቃላችሁ አይደል? ድሩ እንደዚህ የሚገባው ነው። መጀመሪያ በቃ የሆነ እንደዚህ zigzag የሚመታል አይደል ልብሱ ላይ በዚህኛው የሚሄደው ሐር ከሆነ በዚህ የሚሄደው ደግሞ የሆነ ሌላ ነገር ሊሆን ይችላል። እንደዚህ በሐር ካነጸ የተሰራ ማለት ነው። እሱ ክልክል ነው። والمعصفر ቢጫ የተቀባም ቢጫ color እንትን የተባለ والمصبوغ بالعصفر والعصفر يقال له بالهندية ከሰንባህ ይባላል። ከሰንባህ ይሉታል በሂንድኛ ማለት ነው። በህንደኛ ቢጫ color በስፌት ተቀባም ክልክል ነው ይላሉ። ወለውኑ በይነ ልሕምረት ወስፍራ ዳለቻና ቀይ መካከል ላይ ያለ ነገር ነው። ቢጫ ነገር ነው ወደ ቀይም ወደ እንትን ዳለቻነትም የሚያጠን ወደ ነፃ ወደ ማለትም የሚሄድ ቢጫ ማለት ነው። እንዴት ይጠቀሙታል? ቢዛ ዘመን ነብዩ ሰለላሁ ዐለይሂ ወሰለም ሚን ሲያቢል ካህና ካህና ነበረ ሲያቢ ሲያበል ካህና የ እንትኖች የካህናቶች ልብስ ነው። እዚህ ራሱ ነው አይደል? የካህናት ልብስ ነው። ካህናቶች ይላሉ ታውቃላችሁ። እነዚህ እንትኖች ማለት እንትን መነኩሴ ብዛት መነኩሴዎች ናቸው የሚለብሱት። ቢጫ ልብስ፣ ቢጫ ኩፍያ፣ ዘንግ አድርጎ እንደዚህ የሚንቀሳቀሱት ማለት ነው። ቢጫ ነገር ነው የሚለብሱት። የእነሱ ልብስ ስለሆነ እነሱ ጋር ተሸቡ ደግሞ ምን ተሸባ አብቆም የሰው ሆሜ ነው ስለተባለ ተከልክለናል። ቢጫ አይበስም ማለት ነው። ቢጫ ቲሸርት ነው የለበስከው እ የእነሱን አይነት የእነሱ አይነት ልብስ ማለት ነው። ቢጫው ራሱ እኮ ክልክል ነው። ቢጫው ራሱ መስቡግ የሆነ ማለት ነው። ልብሱን ብቻ ሳይሆን ቢጫ ቢጫ በቢጫ መልበስን ራሱ ይከለክሉታል። ተሸብሆ ነው እነሱ ጋር የነሱ እነሱ የግድ እነሱ ያሰፉት መሆኑ ወይንም ደግሞ በእነሱ አይነት ምስል የተሰፋ ማለት ብቻ አይደለም። ቢጫን ትንሽ ይርቃሉ። በምንም ከለሩን የተከለከለው መስቡግ ነው ያሉት። ሙዐፈር ማለት በቢጫ የተነከረ ልብስ ነው የተባለው እንጂ ያ ሙዐፈር የነሱ ልብስ የካህናቶች ልብስ ብቻ ብሎ አይደለም ያመጣው ለብቻ አይደን ከፋራ هذا هو سبب المنع هذا اللون መልኩ ራሱ ከለሩ የተከለከለበት ምክንያት ለዚህ ነው። አስፈር ተከልክሏል። በዚህ የተነሳ ማለት ነው። ከቢጫ ራቅ ማለት ቢጫ ያለበት የተቀላቀለበት ዝጉርጉር ግን ችግር የለም። وعن عبد الله بن عمرو رضي الله تعالى عنهما قال እንዲህ ይላል ረአ አለየ ነብይ ሰለላሁ ዐለይሂ ወሰለም አብደላህ ብን ዐምር ምን ይለናል ነብዩ አንድ ቀን አየሁ ሰውበይኒ ሁለት ልብሶችን ለብሼ ሙዐፈረይን ሁለቱም ዳለቻ እንትኖች ናቸው ቢጫ ልብሶች ከላይም ከታችም የለበስኩት ሁለቱም ቢጫ ቢጫ በቢጫ አረፍኩታል አካባቢ ፈቃል አሉ ኡሙ ካመረተ ከቢሃዳ እናታ አዛ ነው ይሄንን አሉ ይህ ማለት እውነት እናታ አዛ ነው ወይ ጥያቄ አይደለም መልስ ለማግኘት የጠየቁት ጥያቄ ሳይሆን በዚህ እናታ አዘዘች ማለት በቃ የሆነ የተቃውሞ ድምጽ ማሰማት እና ታዛኔ የለበስከው ታል ይሄ እናት ነው በቃ የማይቀር እንደዚህ እስከምትጨናነቅ ቢጫ በቢጫ ይሁንኩ ያሉት ተውበይኒ ሁለት ልብስ ሙዓፈረይኒ ሁለቱም ቢጫ ልብስ ከላይም ከታች ነው ያስፈራ ፈቃል ኡሙከ አመረተከ ቢሃዳ እናትህ ናት በዚህ ያዘዘች ቁጣ ነው ይሄ ቃለሁ ተግሊበን ወኢዝሃርን ሊሽደት ከራቲ በጣም መጥላታቸውን ለመግለጽ ነው ይሄን የተናገሩት ወደ ሌሉን አላ ሑርመት ማዕሰል ለሪጃል ወንዶች ቢጫ ልብስ መልበስ እንደሌለባቸው ሐራም እንደሆነ ግልጽ ያደርግልናል ይሄ وعن أسماء بنت أبي بكر رضي الله تعالى عنهما أنها أخرجت جبة رسول الله صلى الله عليه وسلم አንድ ቀን አስማ ቢንቱ አቢ በክር የአኢሻ ታላቅ እህት ማለት ነው ረዲየላሁ ተዓላ አንሃ አንሁማ አላህ ይወደድላቸውና አና አኽረጀት ጁበተን የሆነ ኮበርታ ልብስ ነገር አወጣች። ጁበተ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉን ጁባ አወጣች። ኮበርታ ልብስ ማለት ነው የሚለበስ الشق الذي يكون حول العنق في القميص مكفوفة الجيب ጀይብ ማለት ይሄ ኳሌታው ተቀምቅሟል። ወልኩመይኒ እነዚህ እንትኖቹ እጅጌዎቹ ማለት ነው። ኩመይን ኩመይን ሁለት እጅጎች እንትን ማለት ደግሞ ጀይብ ማለት ደግሞ ምን ማለት ነው? ኳሌታ ማለት ነው። ጀይብ ኳሌታ ነው። ኮመይን ማለት ደግሞ ወልኮመይን ማለት የተቀ እጅጌ ማለት ነው። ወልፈርጀይን ማለት ደግሞ ሁለቱ ክፍተት ማለት ይሄና ይሄን እንደዚህ የሚስተነጠቀው ማለት ነው። እነዚህ ሁሉ ተቀምቅመዋል። በምን ቢድባጅ ባህር ተቀምቅመዋል። ያንን አወጣችና አሳየች። አነሃ አክረጀት አወጣች። ጁበተ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉን ኮበታ ኮት አወጣቸው። መክፉፈተል ጀይዲ መክፉፋ ማለት ተቀምቅሟል። ዙሪያውን ማለት ነው። الجيب ኳልታው ተቀምቅሟል። ወልኩመይ መዳፉም ተቀምቅሟል። እጅጌ والفرجين በሁለቱ ጎን የሚቆለፉትን ይተላለፈው ማለት ነው። እዚህ ለፊት ላይ ኮት ይቆለፋል ያ ቦታ ማለት ነው። እሱም ተቀምቅሟል። በምን بالديباج በሐር ተቀምቅሟል። ይህ ጀዋዝነትን ያሳየናል ማለት ነው። ብርድ ልብስ፣ ኮት፣ ሸሚዝ የመሳሰሉት ጀለቢያን ብታስቀመቅመት ማለት ነው። ረዋሁ አቡ እንደውም ጨምሯል። ካነት ካነ ነበረች እንደ አይሻ ረዲየላሁ ተዓላ አንሃ አይሻ ዘንድ ነበረች። አታቁ ቢበት አይሻ እስከምትሞት ድረስ ተቀበጥቷ እኔ ወሰድኳት አይሻ ከሞተች በኋላ ትላለች። ምኗን ነው የረሱሉን ጁባ ማለት ነው። አይሻ ዘንድ ነበረች። አይሻ በሞተች ጊዜ የረሱሉ ጁባ ለበረካው ብዬ ወሰድኩት። የረሱሉ ጁባቸው የረሱሉ ጫማቸው ነው ሁሉም ነገር ለተበሩክ ይሆናል። በዕደ መውቲህም ይሆናል ይቻላል። ወላኪን አለቲ አተት ቢሂ አህባሽ ወለይሰት ሐቀን ሐቀን አይደለም። እነሱ ከቱርክ ወይንም ከሂንድ ሀገር የመጣ ነው በቢልቃት ተቀምጦ የነበረ ሙዚየም ውስጥ ከዛ ቢተነው ነው ነው የሚሉ የረሱል ጸጉር ነው ብለው ሲያስሟቸው ነበር። አላሁ አለም አላሁ ነው ብለን እንዲህ በሐቂቃ የምናደርገውም ነገር አይደለም። ለምን እንዳውም በስቲዕማርያ ቱርኮች በተመቱ ጊዜ የዛን ጊዜ ጠፍቷል። ሙዚየሙ ራሱ ወድሞ ነበር። በስቲዕማርያዎች በተመታ ጊዜ ማለት በቅኝ ግዛት በተያዘ ጊዜ ሁሉም ወደ አድማላ ጥተውታል። ሙዚየሙ ሁሉ አልነበረም ነበር። ሮስ ጸጉር አለ ብሎ በአሁን በየጤን መያዝ ለታሪኩ ለክርክር የሚሆን ነገር አለ። ሌላ ጸጉር ሊያክሙ ይችላሉ። አውቀው ነው ሰውን ለመያዝ ነው። የራሱን ጸጉር ብለው ያጥዋል። ለማስለቀስ ነው ሰው። ሁሉም ስሜት አለው አይደል? ውስጡ አጥፍያ አለ። ያን ነገር ለመቀስቀሻ ነው የተጠቀሙበት የረሱልን ጸጉር ብለው መዝልቃት የሆነ ነገር ይዘው ምን ጸጉር እንደሆነ አላህ ረዋሁ አቡ ዳውድ ወአስሉ ግን ይቻላል እናውቃለን አይደል? አሰራቸው በረካቸው ነብዩ አለይሂ ሰላቱ ወሰለም በህይወታቸውም ከሞቱም በኋላ የእሳቸው ጥሪ ትበረካለች። በረካለ እና አቡበክር ግን እንደዚህ ሲሯሯጡ አልነበረም። አስማ አስቀምጠዋለች። ሌሎች ግን ኮት የረሱል ኮት የት ነው እንሳመው እንትን እንበለው ምናምን እንደዚህ አይነት ነገር አልነበረም። ግርግር አልፈጠሩም እዛን ሰዓት። አሁን አንድ ኮት ቢኖር አዛስብት ምን እንደሚፈጠር እና አና ሀታ ቁብ ሀታ ቁቢበት አይሻ እስከምትሞት ድረስ እሷ ዘንድ ነበር። ተቀበቷ እሷ ከሞተች በኋላ ነው የወሰዱት። ወካነ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ የልበሷ ይችን ኮበርታቸውን የለብሷት ነበር ኮታቸውን ፈነህኑ እኛ ነክሲሉሃ ሊልመርዳ ለበሽተኞች እናጥብላቸውና በሱ ይታጠቡ ነበር መድኃኒት ነስተሽ ቢሃ በሱ መድኃኒት እናደርግላቸው ነበር ትላለች አይሻ። የረሱሉ ጁባቸው ይታጠባል፣ በውሃው ለነማን ይሰጣል? ለበሽተኞች ይሰጣል፣ መድኃኒት ይሆን ነበር። ናም ሀዳጃ የነብዩ አለይሂ ሰላቱ ወሰለም ላባቸው፣ ምራቃቸው፣ የውዱአቸው ፍራፊ ማንኛውም ከነብዩ የሚወጣ ነገር ሁሉ ፊህ በረካ አለበት ነብዩ ላይ ያለ ማለት በረካ ነው። ፈነህኑ ነቅሲሉሃ እናጥብና ልልመርዳ ለበሽተኞች ልብስ እናጥብና ነስተክሲዲሃ ለመድኃኒትነት እንጠቀም ነበር ትላለች። ወዛ ቡኻሪ ፊል አደብ ልሙፍረድ ላይ ቡኻሪ ቡኻሪ የሚባለው ሰሐል ቡኻሪ ላይ አይደለም። አደብ ልሙፍረድ ሌላ ኪታብ አላቸው። እዛ ላይ ጨምረዋል። ወካነ የልበሱሃ ነብዩ ይለብሷል ነበር ይችል ልልወፍድ እንግዶችን ለመቀበል ወፍድ ማለት ልኡካኖችን ለመቀበል ማለት ነው። ልኡካን ይሉታል። ወፍድ በጣም በዝቶባቸው ነበር። እንደውም አመል ወፉድ ይባል ነበር ዘጠኝ አስረኛው አመት አን የእንግዶች ልኡካኖች የበዙበት የዛን ጊዜ የለበሱት ነው። ወል ጁሙዓ ጁሙዓ ጁሙዓም ለብሰውት ይወጡ ነበር። ምርጥ ምርጥ ልብስ ያለንን ልብስ የውመል ጁሙዓ ለብሰው መውጣት ማሻአላህ ጥሩ ነው ማለት ነው። ዑመራዎች አሁን ያደርጉታል። ጀማዓቱል ኪራም ተዛሃቡ ኢላ አሚሪን ኦኬይ ፊል ሐዲስ ነብቡ ኢላ ኢትኻዝ ዚነቲ ሊልመጃሚዕ ወልወፉድ ለእንግዶች ጥሩ ጥሩ ነገር ለብሰን ብንቀበል ማሻአላህ شرح لمعنى رخصة أربع أصابع من الحرير يكون أربع أصابع እዚህ ላይ ደግሞ ዝርዝሩ መጣልን አራት ጣት የሚያስቀምጥ ምናምን ተብሎ ነበር እዚህ በግልጽ ተቀመጠልን። ማሻአላ ምን ደረስ ኢንሻአላህ ነገ እንቀጥላለን። ሀዳው ቢላህ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ